والصلاة والسلام على رسول الله صلى الله عليه وسلم الإمام ابن القيم في الهدى النبوي ولا تمنع من تقلب الأظافر ومسك الإبل وحلق الشعر عن المندوب إلى حلقه ولا من الاغتسال بالسدر والانتشاط فيه انتهى ينقطع وقال الشيخ الإسلام ابن تيمية شيخ الإسلام ابن تيمية من ይላሉ في مجموع الفتاوي مجموع الفتاوى ላይ እንዲህ ይላሉ ሰላሳ አራተኛው ቮሊዩም ከሀያ ሰባት እስከ ሀያ ስምንት ባለው ገጽ ላይ እንደገለው ተናግረዋል። ይህን አስረውታል። ምን የሚለውን ወየጁዙ ይበቃል ለሃ ለሴት ልጅ ይበቃላታል ባሏ ለሞተባት ሴት ልጅ ማለት ነው። አራት ወር ከአስር ቀን አምስት ነገሮች ሐራም ይሆንባታል ብለን ነበር። እነሱም ተመልክተናል። ወየጁዙ ለሃ አልሙተወፋ አንሃ ዝውጅሃ ባሏ የሞተባት ልጅ ይበቃላታል። አንተ እኩለ ልትመገብ ይበቃላታል። ኩለ ሁሉንም ማ አባሃሁ አላህ ሐላል ያደረገውን ሁሉ አፋጭን ሁሉንም ትጠቀም። የግድ ምግብ መገደል የለባትም። ከልፋቲሃ እሸትን ይመስል መጠቀም ትችላለህ። ፋቲሃ እሸት ወላህሚ ስጋን መጠቀም ትችላለህ። ወከዛሊክ እንደዚሁ ሹርቡ መጠጣት ይበቃላታል። ማዩባሑ ሐላል የሆነ ነገር ሚነል አሽርባ ከመጠጦች ማለት ነው። ከመጠጦች ሐላል የሆነ ነገር ሁሉ መጠጣት ትችላለህ። ወይዱስ ለሃ ይፈቀድላታል አንተ እኩለ ልትመገብ ኩለ ማ አባሐሁ አላህ የፈቀደውን ነገር ሁሉ ከልፋቲሃ እንሰትን ይመስል ወለሕም ስጋን ይመስል ወከዛሊከ እንደዚሁም ዘጠለቀ ሹርቡ መጠጣት ማዩባሑ የሚበቃን ምንል አሽሩባ መጠጦች ማለት ነው። ከመጠጥ ሐላል የሆነን ሁሉ መጠቀም ትችላለች። ለስላሳ መጠጦች የሚሆኑ ነው። ሐላል የሆነን ነገር ሁሉ መጠጣት ትችላለች። አትገደም ማለት ነው። ውበትን እንጂ ተጎደለችው ኢላ አንቃል እስከዚህ ድረስ ቀጥሏል። ኢብኑ ተይሚያ እዚህ መካከል ላይ የሆነ አረፍተ ነገር አለ ማለት ነው። የተው ያስቀሩት አረፍተ ነገር አለ። ኢላ አንቃል እስከዚህ ድረስ ቀጥሏል። ኢብኑ ተይሚያ ምን አሉ? ወላ የሕሩሙ እርም አይሆንም አለይሃ በሴት ልጅ ላይ በዚህ ባሏ በሞተባት ሴት ልጅ ላይ ሐራም አይሆንባትም። አመሉ ሹግሊን ስራ መስራት ሚነል አሽራል ከስራዎች ስራ መስራት ክልክል አይሆንባትም። ሹግሉን ማለት ስራሽን ልጅ ማድረግ መስራት ማለት ሹግል ማለት ስራ ማለት ሰላሁን አለይ ሐረመን ይባላል። አመሉ ሹግሉን ስራን መስራት አመል መተግበር ሹግል ስራን ስራን መስራት ማለት አመሉ ሹግል ምን አልአሽጋል አልሙባህ የሚበቁ ስራዎችን መስራት ትችላለች። የሚበቃላት ባሏ ከመሞቱ በፊት ሲበቃላት የነበረን ማድረግ ትችላለች። ጥቅም ይሰጥልኝ ትችላለች። ከመሐረማት ራስ ብቻ ባለብ ይሰጥልኝ ታባህ ምን አልአሽጋል አልሙባህ ሐላል የሆነ ነገር ሁሉ መስራት ትችላለች። ሙባሃ ሚስለ ተጥሪዝ ተጥሪዝን ይመስል ተጥሪዝ ማለት የልብስን ጫፍ እንትን ማለት ምን ይባላል? መቋጨት መቋጨት መጣ መቋጨት መዘምዘም። አዎ መዘምዘም ተጥሪዝ ማለት መዘምዘም እርጁም ነፋር ወይንም ደግሞ ይዝቀል የብትል መቀንቀን ጣት ይመስላል እንደዚህ መቀንቀን እ ምን መዘምዘም ተቅሪዝ ያን የልብስን ጣት እንትን መጠቀም ማለት ነው። ተቅሪዝ ማለት ጠርዙን ማለት ነው። ተቅሪዝ ማለት መቋጨት መቋጨት መቋጨትም ይቻላል አለ መቋጨት አለ። ተጥሪዝ ጠርዙን መፍታትን ይመስል መዘምዘምን ይመስል ወልኺያጣ ልብስ መፍታትን ይመስል ኺያጣ ልብስ መፍታትን ይመስል ወልገዝል ፈትልን ይመስል ወልገዝል ፈትል መፍተልን ይመስል አቀለል والغزل والغزل ፈትል መፍተልን ይመስል ወገይር ዛሊክ ሌላም ሌላም በዚህ አይገድም አይገደም። ሌላም ስራ መስራት ትችላለች። ባሏ ከመሞቱ በፊት ሐላል የሆነ ነገር መስራት ትችላለች። እቅዳት ሚማ ተፈዓልሁ ኒሳ ሴቶች የሚሰሩትን መስራት ትችላለች። ሚማ ተፈዓልሁ ኒሳኡ ሴቶች የሚሰሩትን አለ ወላ የሕሩሙ ዐለይሃ ሐራም አይሆንባትም። አመሉ ሹግሊ ስራ መስራት ምን አስዋል ሙባሃ ሐላል የሆኑ ስራዎችን መስራት ሚስል ለምሳሌ አተጥሪብ መዘምዘምን ይመስል ወልኺያጣ ልብስ መፍታትን ይመስል ወልገስል ፈትል መከልን ይመስል ወገይር ዛሊክ ሌላም ሌላ ወገይር ዛሊክ ከእነዚህም ውጭ አሉ ሊማ ተፈዓልሁ ኒሳኡ ሴቶች የሚሰሩ መስራት ትችላለች መስራት ትችላለች ወየጁዙ ለሃ ትናንትና እግዚአብሔር ካለቴ ምን ብሎ ነበር አይደል ነግራችኋለሁ እግዚአብሔር አክስቴ የእናቴ እህት ባሏ ሞተ የት ሄደች ቴምር ልትለቅም አታክልታ ውስጥ እንዳለች ሰውዬ መጣና ተቆጣ። ነብዩ ጋር መጣ ጠየቀቻቸው። ምን አሉ ነብዩ አለይሂ ሰላቱ ወሰላም? ሰዓሊ ችግር የለም አድርግ ያሏት። ለአለው ምስኪኖችን ልታስታውሽ ትችላለች። ሐላል ነው ማለት ነው። ምንም አይደለም። መከሰት ትችላለች። ማለት ነው። ወይዱዙ ለሃዳሁም እና ንሳ እና ወይ ይመጣልና ወደ መሐረማት የሚቀላቅል ነገር እንደሆነ ወየጁዙ ለሃ ይፈቀድላታል ሳኢሩ ማ ዩባሑ የሚበቃላት ነገር ሁሉ ለሃ ለሷ የሚበቃላት ነገር ሁሉ ከገይር ለዕዳ ከዕዳ ውጭ ባለች አሁን ዕዳ እየቆጠረች ነው ባሏ ነው ከዕዳ ውጭ የሚበቃ ነገር ሁሉ ዕዳ ውስጥ ይበቃላታል አመል ስራ ማለት ነው ምስሉ ከላሚ ማናገር የሚመስል መን ተሕታጅ ኢላ ማናገር የፈለገችን ሰው ታናግራለች። ምን ሪጃል ወንዶችን ቢሆን ማናገር የፈለገችን ታናግራለች። የግድ ሀጃ አንገብጋቢ ከሆነ ማለት ነው። ማናገር ካለባት ማናገር ይፈቀድላታል ይፈቀድላታል ችግር የለም። ኢዛ ካነት ከሆነ ሙተከፊረተን ሱፍራ ውስጥ ከሆነች ኒቃብ ከሆነ ወገይሪ ዛሊክ ሌላም ሌላም ለጠበቀ ሙተከፊራ ከሆነች መናገርም ይሁን ወገይሪ ዛሊክ ከመናገርም ውስጥ ያለ ነገር ማድረግ ትችላለህ። አጣኝ ወይዱዙ ለሃ ይፈቀድላታል። ሳኢሩ ሌላም ማለት ነው። ሌላ ማዩባሑ የሚፈቀድላት የነበረ ለሃ ለእሷ ሲፈቀድ የነበረ በገይር ልዕዳ ከዕዳ ውስጥ በነበረችበት ጊዜ የሚፈቀድ የነበረ ሌሎች የሚፈቀድላታል። ሳኢር ማለት ምንድን ነው? ሳኢር ማለት ምንድን ነው? ሌሎችም ማለት ነው። ማዩባሁ ለሃ ትፈቀድላት የነበረ መቼ በገይር العده ከዒዳ ውጭ ሆነ ከዒዳ ውጭ ሆነ ምስል ከላም ማናገርን ይመስል መን ሰውን ማናገርን ይመስል መን ተህታጁ የምትፈልገው ላ ከላም ልታናግር የምትፈልገው ማናገር ትችላለህ በገይር العده ሆነ ታናገራለች አይደል አዎ ማናገር መናገር አይደለም ሴቶች ተከለከሉ ማናገር አይደለም ተከለከሉ ተክበይ ራሳቸው አላቂ ተሞላበትና ይሆን የሚስብ ንግግር አድርጎ ያ ነው ክልክል ይሆን እንጂ ማናገርማ ፋይዳ የሆነ ጥቅም ነገር ካለ የግድ ማናገር ካለባት እንደዚህ ፈልጌ ነበር ብላ መናገር ትችላለች። ወላኪን በእሷ የሚሸፈንን ነገር እሷ በወንዶች የሚሸፈንን ነገር እሷ ጣልቃ ገብታ እንዳታሰራል ማለት ካነጋገሩ ከሴቶች አነጋገር ራሱ የሚወጣ ነገር አለ። ጥሩ አማርኛ ተናጋሪ ከሆነች ጥሩ አለ ፊትና አሁን ሽታው ፈጠን ፈጠን ማለት ይችላል። የቁጥ ልዕዳ ምስለ ከላሚ መን ተሕታጅ የፈለገችውን ማናገር የሚመስል ላ ከላሚ ያስፈለገኝ ሰው ማናገር ትችላለች። ምን ሪጃል ከሆነ እዛ ካነት ከሆነች ሙተሰኪራ ሱትራዋን ለብሳ ከሆነ ወገይረ ዛሊክ ሌላም ሌላ ወሀዘ ለዚ ይህ ዘከርቱሁ እስካሁን የዘረዝርኩላችሁ ይላሉ እብኑ ተይሚያ ወስነቱ ረሱልላህ ሰለላሁ ዐለይሂ ወሰለም የረሱሉ ሱና ረሱሉ ሱና ነው የረሱሉ አካሄድ መናገር የፈለገችን ታናገራለች ሸተልም ትጠቀማለች ስጋንም ትጠቀማለች ማድረግ ያለባትን ነገር ሁሉ ታደርጋለች ችግር የለም አለዚ ካነ የፈዓሉ ሲያደርጉት የነበረው ነው ኒሳኡ ሰሓባ የሰሓባ ሚስቶች ሲያደርጉት የነበረው ነው እዛ ማታ አዝዋጁሁነ ባሎቻቸው ሲሞቱባቸው የረሱል ሰሓቢዮች ሴቶች ሲያደርጉት የነበረው እንታሃ እዚህ ይጠናቀቃል ኢብኑ ተይሚያ አልገባችሁም? هذا الذي ይህ ዘከርቱ እስካሁን የዘረዘርኩላችሁ هو سنة رسول الله صلى الله عليه وسلم የረሱሉ መስመር ነው የረሱሉ ሱና ነው الذي ይህ ሱና ካነ ነበረ የፈዓሉሁ ሲያደርጉት ነበረ እነማን ኒሳኡ ሰሓባ የሰሓባ ሚስቶች ያደርጉት ነበር ኢዛ ማተ ሲሞቱባቸው አዝዋጅሁነ ባሎቻቸው ሲሞቱባቸው ያደርጉት ነበር ምን ያደርጉ ነበር የሴትን ስራ ይሰራሉ አይከለከሉም ወንድን ማናገር ካለባቸው ያናገራል በገደብ ለካነ ሙተፍክረ አላሀደሸ እስከዚህ ድረስ ነው ባለ የሞተባት ሴት እስካሁን የቀራናቸውን ተግባራዊ ማድረግ ይቻላል አልገባችሁም ግልጽ ነው አይደል ወማ የቁሉሁ አልዓዋም ተራው ሰው የሚለው ወማ የቁሉሁ እያሉት ያለው አልዓዋም ተራው ህዝብ ማለት ነው አዋም ማለት አዋሙ እያለው ያለው እነሃ ሴት ልጅ ባሏ የሞተባት ሴት ልጅ ትቆጢ ወጅሃሃ ፊቷን ትሸፍን፣ አኒል ቀመር ከጨረቃ ፊቷን ትሸፍን። አረብ ሀገር አለ ማለት ነው። ሰምታችኋል? ባሏ የሞተባት ጨረቃ እንዳያሳይ ይባላል። ወማ የቁልሁ ልዓዋም ከራው ህዝብ የሚለው እነሃ ባሏ የሞተባት ሴት ትቆጢ ትሸፍን ወጅሃሃ ፊቷን ትሸፍን፣ አኒል ከጨረቃ ጨረቃ ፊቷ ላይ እንዳያበራ ማለት ነው። ወላ ተስዓድ አትውጣ የሰጥሽን መንገድ እቤት ጣራ ላይ ፈትሕ ማለት ጣራ ማለት ነው። ከላይ ፎቅ ላይ ጣት ማለት ፈትሕ ጣራ ማለት ነው። መጀመሪያ ጣራ ላይ ወማ የቁልሁ ልዓዋም ተራው ህዝብ የሚለው እነሃ ሴት ልጅ ትغطي وجه እነሃ እሷ ማናት እሷ ቃሏ ይሞትላል ብላችሁ ነው تغطي تكفر وجهها ፊቷን ትደብቅ ትሸፍናል ለቀመር ከጨረቃ ይላሉ ወላ ተስዓዱ አትውጣ ሱዒደ ይስዓዱ بمعنى አላ بمعنى ارتفع ሱዒደ ማለት ወጣ ማለት ወላ ተስዓዱ አትውጣ ቢሰጥሕ البيت በቤት ጣራ ላይ አትውጣ ለመንዚል መንዚል ማለት ቤት ማለት ነው ሰጥፍ ጣራ ማለት ነው ሰጥፍ እንደማለት ወላ ቱከልሙ الرجال ወንዶችን አታናግር ጭራሽ እንዳታናግር የሚሉት አባባል ተረው ህግ እና ወተገጢ ትሸፍን ወጂሃሃ ፊቷንም ትደብቅ አማሐሪኒሃ ከቅርብ ዘመዶቿ ከአባቷም ከወንድሟ ትደብቅ ወገይር ዛሊክ ሌላም ሌላም ብዙ ነገር ባሏ በሞተባት ላይ የሚጫን ነገር አለ። ሁሉ ይህ ሁሉ ለአስለለሁ መሰረት ለአስለለሁ መሰረት የለውም። ወላሁ አዕለም ይበልጥ አላህ ያውቃል። ገባችኋል? ለአስለለሁ ማለት ነው من تحملني طيب. الفصل العاشر الختامي